الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እሺ ጥያቄ ልጠይቃት ጥያቄ ልጠይቃት الرحمن الرحيم باب الوليمة لا جناح عليكم إن طلقتم النساء ما لم تمسوهن أو تفرضوا لهن فريضة فمتعوهن على المسع قدره وعلى المكثر قدره متاعا بالمعروف حقا على المحسنين እሺ ባቡ አልወሊማ ባቡ አልወሊማ ስለ ሰርግ ይነግረናል። ወሊማ ማለት ይሄ ጣዓም ምግብ ነው። ወሊማ ማለት ዝግጅት፣ ድግስ ማለት ነው። አልሙተኸዝ ሊልዑርስ ለሰርግ ለሰርግ የሚደገስ ድግስ ወሊማ ይባላል። ድግሱ ምግቡ ነው ወሊማ የሚባለው ይላል። አልሙተኸብ ሊልዑርስ አሩስ ሙሽራ ነው። አሩሰቱን ሙሽሪት፣ ዑርስ ሰርጉ ስነ ስርዓቱ ዑርስ ሙስተቀቱ አልወልም ወልም ከሚል የተያዘ ነው። ወህል ጀምዕ መሰብሰብ ማለት ነው። ወልም ከሚል የተያዘ ነው። ወልም ማለት ጥሬ ቃሉ ስብስብ መሰብሰብ ማገናኘት ማለት ለአን ዘውጀይን የጅተሚዓን ባልና ሚስት ስለሚገናኙበት ወሊማ ማለት ድግስ ወይንም ደግሞ የተደገፈ ምግብ የተዘጋጀ ምግብ ማለት ነው እና ወሊማ ሱነቱን ሰነሁ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ሱና ያደረጉትና የእሳቸው መንገድ ነው አድርገዋል ዋጅብ ነው ይባላል እንዴ عن انس بن مالك رضي الله تعالى عنه ان النبي صلى الله عليه وسلم راى النبي عليه الصلاه والسلام تملكته على عبد الرحمن بن عوف عبد الله بن عبد الرحمن بن عوف ታላቁ ሰሐቢ ሀብታሙ ሰሐቢ ነው። እሱ ላይ ያዩ ነብዩ አለይሂ ሰላቱ ወሰላም ተመለከቱበት፣ አዩበት። ምን አተረ ሱፍረቲን የሱፍራ ምልክት አዩበት። ሱፍራ ማለት ሽቱ ሙሽራ የሚቀባውና የሚጠቀመው ሽቱ ነው። ዘፈራን ካነ ቀጥ ተዓለቀ ቢህ ምን ሶይል ከአርሱ እንትን እሱ ላይ አይተውበት ነው ለአነሁ ካነ ቀድ ተዛዕፈረ አምደን እሱ አድርጎት አይደለም ፈቀተበት ነዩ አን ተዛዕፉር ተዛዕፉርን ነብዩ ከልክለዋል ወስቲዕማል ልዑቅ ልርጃል ሊአነሁ ሚን ሸዓሪ ኒሳ የሴቶች ምልክትና ሴቶች የሚለዩበት ነገር ስለሆነ የሴቶች ሽቱ ነው ይሄ ወቀድ وقد منع الرجل ነብዩ ከልክለዋል ሰውዬ አን ተሸቡህ ሴቶችን እንዳይመስል ተከልክሎ ነበር አተረ ኩፍራ ከዛንኛው እሱ ላይ መጥቶ እንጂ እሱ ተጠቅሞት አይደለም direct ከማንኛው ምን ጀቲ ከሚስቱ እንትን ብሎት ነው ከሚስቱ ማለት ልብሳቸው እና እንትኑ ሲነካካ እሱ ላይ ተነካክቶ እና አሸረቱ ስፍራ የሱፍራ ለሙሽራ ወይንም ደግሞ ሙሽሪት የምትጠቀመው ሽቱ ምልክት ላይ ላይ ያዩበት ነብዩ አለይሂ ሰላቱ ወሰለም እና ያ ረሱላህ አላቸው እኔ ተዘወጅቱ አገባሁ እኮ አላቸው። መርአተን አንድ ሴት እኮ አገባሁ አላቸው። አላወዝን ነዋት ምን ዘሃብን በወርቅ ባንድ ፍሬ ባንድ ነዋት ሚዛን አላቸው። አንድ ነዋ የምትሆን አነዋት ስሙ ለቀድሪ ማዕሩፍ ምን ዛብ የወርቅ መጠን ነው። አምስት ይሳዊ ኸምሰተ ደራሂም ነዋት ተምር ተብሏል። ነዋት ማለት አንድ ፍሬ ማለት ነው። አንድ ፍሬ ማለት ነው። ኸምሰተ ደራሂም ያክል ተከክላለች። እንግዲህ እኔ ተዘወጅቱ ምርአተን ሴት አግብቼ አገባሁ እኮ የሆነች አንሷር ሴት አላቸው። አላ ነዋቲ ሚን ዛሃብ በወርቅ ፍሬ በወርቅ አንድ አንድ ወርቅ ሰጥቼ ማለት ነው። አንድ የሆነች ወርቅ ነዋት ማለት መለኪያ ነው፣ መጠን መለኪያ ነው። አገባሁ አላቸው። ቃል ነብዩ አሉት ተባረከላሁ ለከ አላህ በረካ ያድርግልህ፣ የተቀደሰ ያድርግልህ። አውልም ወለው ቢሻትን አንድ ፍየል እንኳ ብትሆን አደ ፈረገ አሉት ነብዩ አለይሂ ሰላቱ ወሰላም። አውልም ወለው ቢሻትን ለው ሀዲህ ሊተቅሊል ነው እንደ ቢያንስ ቢያንስ አንድ ፍየል እንኳ አረዳል። ሀብታም ነው ደግሞ ሀብታም ነው። አውሊም ወለው ቢሻትን አንድ ፍየል እንኳ ቢሆን አርደህ ፈርግ አሉት። ለው ሀዲህ ሊተቅሊል ፈየተቅተዲ አነ ሻተ አቀሉ ما ዩዚኡ في ወሊማ ወሊማ ላይ ዋጅብን ይተካል ወይንም ደግሞ ያለውን ሱና ይወክላል የሚባለው ከአንድ ፍየል ነው የሚነሳው ማለት ነው። ከታች ያለው ባለው ሌላም ቦታ ነብዩ عليه الصلاة والسلام ከዚህ ባነሰ ሰርገዋል። ولكن ቢያንስ አንተ አለህ ማለታቸው ነው። አለው እሱ አብዱራህማን ኢብኑ አውፍ ማለት ታላቁ ባለ ሀብት ነው። ስለዚህ አውሊ መሎቢሻት አንድ ፍየል እንኳ አንድ በግ እንኳ አደ ሰርጋሉ ላኪን ተበተ አንነ ሰለላሁ ዐለይሂ ወሰለም ነብዩ ራሳቸው አውለማ አላ ባዕድ ኒሳኢ ከፊል ሚስቶቻቸውን ሲያገቡ ቢአቀለ ሚነ ሻት ከአንድ ፍየል ባነሰ ከአንድ በግ ባነሰ መጠን ሰርገዋል። فالمستحب أن على قدر حال الزوج عند بالجو ሁኔታ ነው የሚሆነው والحديث محمول على أن الوليمة بالشاة كانت قليلة بالنسبة إلى حال عبد الرحمن እንጂ ለሌሎች አቀለናት ማለት አይደለም። አንድ በግ በጣም ይከብዳል እና ተባረከላሁ ለክ አላህ በረካ ያድርግልህ አውሊል ወለው ቢሻቲን በአንድ በግ እንኳ ቢሆን ሰርግ ብለው ነብዩ አለይሂ ሰላቱ ወሰላም የሰርግን አነሳሽና ሱና እንደሆነ ጥሩ ለኢዕላን የሚመችና ሰዎችን ድሆች እንዲጠሩ እንዲመገቡ በቤተሰብ መካከል ያለ ትስስር እንዲፈጠር ለጎረቤ ጎረቤቶችና ጎረቤት መካከል ያለ ግንኙነት እንዲጠነክር የተለያየ ጥቅም አለው ሰርግ መካከል ላይ እና ያንን ተጠቀም ብለው ነብዩ አለይሂ ሰላቱ ወሰላም አዘውታል። ሐዲሱ ሙተፈቅ ዐለይሂ ነው ወለፍዙ ሊሙስሊም የሙስሊም ነው አገላለጽ እና መነሻ አድርገው ነው አይደል ለማን በማን አንጻር ነው አልኳችሁ መነሻ የሚሆን ለአብዱራህማን ብን አውፍ አንጻር ነው በጣም ሀብታም ስለሆነ እንጂ አለበለዚያማ ነብዩ አለይሂ ሰላቱ ወሰላም ከአንድ በግ ባነሰ መጠን ምን አድርገዋል ሰርገዋል ነብዩ አለይሂ ሰላቱ ወሰላም ወደፊት ይመጣልና وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم يا الله ملائكتني عندي قالوا إذا دعا إذا دعي أحدكم عنداتو ከተጠራ إلى الوليمة ወደ ሰርግ ወደ ድግስ ከተጠራ ፈሊእቲሃ ይምጣ ይሂድ ብለዋል ነብዩ አለይሂ ሰላቱ ወሰላም ዋጅብ ነው هذا النداء نداء واجب يجب عليك ይወጅባል ጥሪ ማክበር ይወጅባል ዋጅብ ነው መቀረት ሐራም ይሆናል ማለት ነው ሐዲሱ ሙተፈቅ ዐለይሂ ነው ወሊሙስሊሚን ለሙስሊም በሌላ ዘገባ ኢዛ ደዓ አሐዱኩም አንዳችሁ ከጠራ አኻሁ ወንድሙን አንዳችሁ ከጠራ ፈሊውጅብ ያ ወንድሙ እሺ ብሎ መልስ መስጠት አለበት ይላል። እዛ ዳአ አሐዱኩም አኻሁ አንዳችሁ ወንድሙን ከጠራው ፈሊዩጅብ ተጠሪው መልስ መስጠት አለበት። መልስ መስጠት ማለት ምን ማለት ነው? ጥሪውን አክብሮ መሄድ ማለት ነው። በቦታው ላይ ሙሐረማት ነገር ከሌለ፣ ቢድዕይ ከሌለ፣ ፎቶግራፍ ከሌለ፣ እኽቲላት ከሌለ የመሳሰሉት በሐዲስ የተከለከሉና ከሸሪዓ ጋር የሚቃረኑ ነገራቶች ከሌሉ ቦታው ላይ መሄድ ይወጅብበታል። ተግባባል። ነሺዳ ሲሉ መሰማት የለበትም። ወንዶችም በማይሰሙበት መልኩ ነው ከበሮ እየመቱ ሙሽሪትን ለብቻ ራቅ ያለ ቦታና ለሌላ አጅነብይ የማይሰማበት ቦታ ላይ እንደዛ የሚሰማ ከሆነ ራሱ ለመከልከል ከሆነ ትሄዳለህ። መስልሐው ነው የሚታየው። ለመከልከል የምትችልና ተሰሚነት ካለ ተጽዕኖ ካለ በቦታው ላይ የሚሰራውን ሐራምና ክልክል ነገር እንትን ለማለት እንዲቆጠቡ ሂደህ መምከር አለበት፣ ጫና ለማድረግ ማለት ነው። አለበለዚያ ቦታው ላይ መሄድ ራሱ ሐራም ይሆናል። እንኳን ሊወጅብና የወንዱ ወንድ ነሽ የለም ነው የወንድ ነሽ ይላል ሴቶች ናቸው የነሽ ተባለው እሱ ላይ ያለው የሴቶች ነው የወንዶች የለም። ሰለላሁ ዐለይሂ ወሰለም ይሄዳል። ሌላ ያሁ ምንድን ነው የሚባለው? ምንድን ነው የሚባለው? ወንዶች ምንድን ነው የሚለው? እ ነቢ ሰላም አለ የሆነ ከለሯ የቀየረች ነው ምንም ይቀየረ እና ቦታው ላይ መሐረም ነገር ካለ እክትላጥ ካለ የለም። የሴት ሚዜ ምን ሚዜ ምናምን የሚባል ነገር አለ አይደል? ይሄ በጣም በጣም መጥፎ ነገር እክትላጥ የሚያመጣ ነገር በጣም አታራቱ ጥሩ ላይ ዲል ላይ ጠንካሮች ናቸው የሚባሉ የዛለት ይረፋሉ። ይሄ በጣም የሚገርም አጂብ ነገር ነው። በጣም ጠንካራ ልጅ ናት ወይንም ጠንካራ ሰው የተባለው ሰውዬ የዛለት ይሸነፋል። ምክንያቱም የሚጮህበት ሰው ይበዛል። እናት ኡ ይላሉ፣ አባት ኡ ይላሉ፣ አጎት ኡ ይላል። አክስቱ ጎረቤት ሁሉ ይጮሃል። ምን ነካሽ? ምን ችግር አለው? ዛሬ ለዛሬ ያልሆነ ቀሚስ ይበት አጠስ ይባላል። ሁሉም በዛ ላይ ይቀጥላል። ሱብሃንአላህ እንደዛ ነው። ምንም አጥሽ ስታይሉን በቃ ልታስቀረው አትችልም። ያንተ ጥንካሬ ይወስናል። የፈለገ ያልቅስም አንድ ቀን በቃ ብዙ ነገር ታስተምርበታለህ እዛ ላይ ይረዱ እንጂ እንዳታስተርጋቸው መሐረማት ነገር እብድ ነው እብድ ፈለጉትን ያክል ያደርጉ በቃ ከዘመድ አቆራረጥሽኝ ወይንም ደግሞ እንደዛ ነው የሚሉት አቆራረጥከኝ ከዘመድ። ለምን ዘመድ አንተ ሰርግ ማለት እኮ ሰርግና ሞት የሚባል ነገር አድርገው ነው አይደል የሚያዩት ቤተሰቦቻችን እንደዛ ነው። እዛ የሚሰራ ሙሐረማት ሱብሃን አልሐይ الذي لا يموت ወንድና ሴት ድንኳኑ ለብቻ ተለያይቶ እክትላጥ አይኖር፣ ችግር የለም እክትላጥ አይኖር። የሚፈልገውም እኮ ይሄ ነው። ለሴቶች ለብቻ ለወንዶች ለብቻ ድንኳን ይደረጋል። የሴቶች አጫፋ ለወንዱ የወንዱ የሴቶች እንትን ድንዝኛው መድረስ የለበትም ጋር የሚያደርጉ ከሆነ ሴቷ ጋር ሲያደርጉ ማለት ነው። ራቅ ባለ መልኩ ይሄ ግን አለ ሱብሃንአላህ በጣም ይከብዳል። እዛ አይደለም እዛ ሸር በራበት አቤት እ ባልና ሚስት እና ለዛ ሁሉ ባልና ሚስት class ከየት ይመጣል? ማለት ሴቶች የሴቶች ቦታ ወንዶች ወንዶች ቦታ ነው መሆን ያለባቸው። ሌላ አይገኝማ። ያንን ሁሉ እኮ ማዳረስ አትችልም። ብዙ ባለሚስቶች እኮ አሉ። ተማሪ አይደለም የሚጠራው። ስለዚህ ዋናው ሴቶች ሴቶች ጋር መሆን አለባቸው። ሁለተኛ ሰርገኛ ሲወጣ የሚሆን ምን የዛን ሰዓት ሌላ ቀውጥ ያለ ወላሂ ሱብሃንአላህ። እንነ ቀውይ የሆነ ሰው ብቻ የሚቋቋመው ነው። ቤተሰብ አንደኛ የባህል ዘፈን የሚባል አለ አይደል? ይሄን ታውቃላችሁ። የባህል ለብሔሩ ብቻ የተቀመጠ ዘፈን አለ። ለብሔሩ ብቻ አይ ሴትና ወንድ ወደ መጥፎ ወደ ሐራም ቀስቃሽ አይደለም፣ ግን በብሔራችን ንጽፈን አለ። የራሱ ለዚህ የራሱ የራሱ የራሱ ይሆናል። የባህል ዘፈን ማለት ነው። ታዲያ ሁሉ ሐራም በጣም ሐራም ነው። ወላሂ ሐራም የዛን ሰዓት እንደምንም ብሎ ዘግቶ መወጣት የዛችን ቀን ከተወጣ ማሻአላህ ፈተና አልፈሃል። መቼም አንተ ጠንካራ ነህ፣ ቤተሰብ ራሱ ያከብርሃል። አአ ጎረቤት ያከብርሃል፣ ሰውም ካንተ ብዙ ነገር ይወስዳል። በጣም ብዙ ነገር ነው ዳዕዋ የምታደርግበት በዚህ በአንድ ቀን ክስተት ካንተ ህይወት ጋር የተያዘ ነው፣ ግን ታስተምርበታል። የሚገርም ትምህርት ኡማውን ማለት ነው። እዛን ጊዜ የመጣል ሰው ሁሉ حتى ራሱ እሱ በሸሪዕ ማለት ህብረተሰቡ የሚፈልገው መጀመሪያ psychological አንድ ያሳምነው ነገር አለ። ሰርጉ ጸጥ ብሎ ከዋለ ወንድ ካልጮኸ የባህል እንትን ሲዲ ካልተለቀቀ የሆነ ነገር ካልተባለ የሱና አሁን ደግሞ ነሽዳ ይተለቀቃል መሰለኝ። ምን ነበር የሚባለው እ ራሱ ሱና ባረከላህ ምናምን ነገር የሚባል ነው። <laughs> ተመልከቱ ምን እንዳደረጉት ታውቃለህ? ሰላሙን ነገር ሶላት በሙዚቃ ማለት ሰላሙን ነገር የሆነ ነገር ጨምረውበት ባረከላሁን ጥሩ ነገር ነው። ለነማን ለሙሽሪትና ለሙሽራው ባረከላህ ይባላል። ግን ነሽዳ አድርገው አጣጥመው አመጡት። هذا بنظم بغنى بصوت الغنى በዘፈን መልክ ማለት ነው። አሁን ሐዲስ ነው ከኋላ ያለው ሐዲስ ነው ምን ችግር አለው ነው የሚል ቤተሰብ ይሄን ቢሰማ አያውቅም ከጀርባ ከኋላ ያለው ነገር። ስለዚህ እዛ ላይ ያለው ነገር በጣም መቆጣጠር መቻል የባህል የምን የምን ብሎ ነገር የለም። ሴቶች ራሳቸው ነሽዳ ይነሽዳሉ። ራሳቸው በሲዲ የተለቀቀው ወይንም በዚህ የሚለቀቀው አይተካም። ይሄንን ማድረግ ያለባቸው ሙሽሪት አጠገብ ተቀምጠው ሴቶች ነሽዳ ይነሽዱላታል። በቃ እነሱም አጀነብይ በማይሰማበት ቦታ አላህ ይወፈቀው። ይሄን ከዚህ ውጭ ያለ እጅግ ሙሐረማት አለ። ሀገራችን ላይ ያለ ሰርግ ብዙ የሚካሄድበትም አይደለም። እንደው ለማስተማር ዳዕዋ ለማድረግ ደግሞ ተጽዕኖ አታሳድረሽ። የሚሰማ የለም ምሳሌ ብትጮህ ብትል ማንም አይሰማም። ይከብዳል እ ትቀራለህ ያው እኮ ነው ፊልም ቪዲዮ ምናምን ምናምን ይሄ ካለ ሱራ ካለበት እንዳትሄዱ ብሏል። ከራሱ ባበት ቆዳ የኡሰይንን ብታነቡ እዚህ ላይ ፈትዋ ሰጥተዋል። ቪዲዮ ምናምን ምናምን ያለበት እ ምን ብር መክፈል ምን ብር ግዳጅ ነው። ብር የምትከፍልማ ከሆነ እኮ ዋጅብ አይሆንብህም፣ ገዝተህ ነው የምትበላው ማለት ነው። ያ ዋጅብ አይሆንብህም። አንተን የሚያስወጣህና የሆነ ውስጥህ ቅሬታ የሚያስ እንትን እንትን ነገር ከሆነ እኮ አይወጅብህም። ጥሪ በጥሪ መልክ የዛን ጊዜ ተከፍሎ አይደለም ሰርግ ሲጠራ ዋጅብ ነው አሉት ነብዩ አለይሂ ሰላቱ ወሰላም። ብር ተከፍሎበት ያለውን አይደለም። አሁን ይሄ ወጪ ምናምን የሚባል ነገር አንተ ራስህ ገዝተህ እንትን የምትለው ነገር ስለሆነ ይሄኛው ወጪ ዋጅብ አይሆንም። ማንኛውም የምታወጣበት ነገር እና ኢዛ ዱዒ አሐድኩም ሚነል ወሊማ ፈሊእቲሃ ይሄድ ብለዋል። ሀዛ አምሩን ሊልውጁብ ዋጅብነትን ነው የሚያስገኝ። ወሊሙስሊም ኢዛ ዳዓ አሐዱኩም አኻሁ ፈሊዩጅብ ዑርሰን ካነ አው ነሕወሁ ዑርሰን ካነ ሰርግም ይሁን የሰርግ ድግስም ይሁን አው እሱን የመሰለ ዳዕዋም ይሁን ሌላ ድግስም ይሁን ግብዣ ነገርም ይሁን ከተጠራ ይወጅብበታል። ሰውየው መሄድ አለበት። አው ነህወሁ አለው ውስጥ ብዙ ነገር ነው የሚለው ባይሆን መሐረማት ነገር ቦታው ላይ መኖር የለበትም። ስላት ምናምን የመሳሰሉትን ተባብለናል። ተባባን ዋጅብ ነው አለ የጁምላ ጥሪ ከሆነ ደግሞ ሁላችሁም ተጋብዛችኋል የሚል ከሆነ አይወጅብም። አንድ ሰው ቀጥታ ራሱ መሐመድ ሰዒድ ከእንትና ጋር ተብለ ራሱ ስሙ መነገር አለበት ነው የሚለው ወይ ሙሻፋሃተን ወይ ደግሞ በደብዳቤ መልኩ ፊት ለፊት የእሱ ስም ያለበት ከሆነ እንጂ በጥቅል በጅምላ የሚጠራው ነገር በአጠቃላይ ኑ ተብሎ የሚጠራው ነገር አይወጅም ይላሉ መሄዱ ሙስሊም ካልሆነ ሙስሊም ካልሆነ አይወጅም ሙስሊም ካልሆነ ሙስተእመን ዚንይ ምናምን የመሳሰሉት አይወጅም በቦታው ላይ መሐረማት ከሆነ መሐረማት ካለ ትርቃለህ፣ መሐረማት ካልሆነ ትሄዳለህ። አይወዝብህም። እንደውም እክትላጥ ምን ምን ስለማይርቅ እንትን ትላለህ። ግብዣን እንትን ብሎ እሺ ብሎ መሄድ ነብዩ አለይሂ ሰላቱ ወሰላም የአይሁድን ግብዣ ተቀብለዋል አይደል? በግ የተመረዘ እንትን ስጋ አልበሉም። ዘይነብሉ ይሁን ኸይበር ላይ ተጠርተው ሂደው ይቻላል። ግብዣ ይከዳል ሰውየው መጥፎ ነገር እስካልሆነ ሐራም ቦታው ላይ አለ ካላልክ በስተቀር የነሱ ሸሪዓ እኮ የኛ ሸሪዓ አይደለም ከእንትን ካላለ በስተቀር መሐረማት ምን እክትላጥ ምናምን ነገር ካለ ቦታው ላይ ሙስሊም ብቻ እኮ አይደለም እክትላጥ ቦታው ላይ እኮ መሐረማትና ክልክል ከኛ ሸሪዓ ጋር የሚቃረን ነገር ካለ ቦታው ላይ አትሄድም ትተዋለህ። ግብዣው ሰላም ከሆነ ግን ነብዩ ሂደዋል፣ ግብዣ ተቀብለዋል፣ ትሄዳለህ። ምንም አይደለም። ሀታ ገንዘቡ ከስቡ ራሱ ከሐራም ሊከስበው ይችላል ብትል እንኳን አይኑሁን ካላየህ ማለት ነው አይኑ ሰውየው ሪባ ይበላል እንኳ ተብሎ ራሱ ሰርጉን መቅረት አይፈቀድም። ራሱ የታረደው ፍየል ወይንም የታረደው በግ ተሰርቆ ነው እስካላልክ ድረስ ወይ የሆነ ይሄ ነገር እንደዚህ ነው። አይኑ ሐራም ካልሆነ በስተቀር እንጂ ከስቡ ራሱ ሐራም በመሆን አትቀርም። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم شر الطعام አደገኛ ምግብ طعام الوليمه የድግስ ምግብ የሰርግ ምግብ ነው። يمنعها ይከለከላል ይከለከላል። መየእቲሃ የሚመጣ ሰው ይከለከላል፣ አይጠራም። የሚመጣ አይጠራም። ወይድዓ ኢለይሃ ይጠራል። መየእባሃ እምቢ አልመጣም፣ ሌላ ሌላ ሰርግ አለብኝ የሚል ሰው ይጠራል። ወመን ለም ይጅብ ዳዕወተ ጥሪን ያላከበረ ፈቀድ አፈ አላህ ወረሱለሁ አላህና መላእክተኛውን ወንጅሏል ይላሉ። አኽረጀሁ ሙስሊም شر الطعام አደገኛ ምግብ طعام الوليمة የወሊማ ምግብ ነው። ለሰርግ የሚደገስ ምግብ አደገኛ፣ በጣም መጥፎ ማለት ነው። ለምን ሪዝኑን ነብዩ አለይሂ ሰላቱ ሰላም ተናግረዋል። يمنعها ይከለከላል። يأتيها የሚመጣ ይከለከላል ማለት አይጠራም። ማን ነበር የሚመጣው? ድሆችና ምስኪኖች ቢጠሯቸው ይመጣሉ፣ ግን እነሱ አይጠሩም። ويدعى إليها ወደ ሰርግ ይጠራል። من يأباها አልመጣም፣ ሌላ አለብኝ ምናምን የሚል በጣም ሀብታም ማለት ነው። ሀብታም ፍላጎት የሌለው ኮራ ያለ እሱ ነው የሚጠራበት። በዚህ ነው በጣም ሸረም ሸረብ ጣዕም የተባለው ምግቧ ማለት ነው ሸረብ ጣዕም የተባለው ነው እና ወመን ለም ዩጅድ መልስ ያልሰጠ አዳዕዋ ጥሪን ያላከበረ ፈቀድ አፈላህ ወረሱለሁ ይላል الحديث دليل الحديث دليل الإجابة إلى وليمة العرس وغيره وبه قال الجمهور جمهور يوجبال نمل يوجبال على وجوب الإجابة إلى وليمة العرس لترد الري يوجب واشترط ان لا يكون هناك امر مانع من الحضور مثل ان يكون طعام شبهه يعني دينر او بها الاغنياء ويهار تامو تشتا لجبت او يدعوه للاستعانة على باطل ويبا باطل لاي ان ترد زي مثل يكمهوني اللبتن او يكون هناك امر منكر ويمسفو نجر منوري اللبتن او مثال ذلك يمثال ثلثان سياتنا كشري اقر مكار المقراطوش ابو طولاي منوري اللبتن ومقتضى الحديث ان الدعوة لو شملت الفريقين لا يكون فيها شر ድሆችና ሀብታሞች አንድ ላይ ተቀላቅለው ቢጠሩ ችግር የለም፣ ሸር አይኖርም ማለት ነው። ሸረ ጣዓም ያሉት ነብዩ አለይሂ ሰላቱ ወሰለም እነማን ተከልክለው የሚመጣ ተከልክሎ አይ አለብኝንም ደግሞ አልመጣም የሚል ከተጠራበት ብቻ ነው ሸሩ ሸሩ ጣዓም ጣዓሙል ወሊማ የሚለውን ባህሪ የሚያስቀጥል ማለት ነው። አለበለዚያ ሁለቱን ዝም ብለህ መደዳ ያለውን ጠርቶ ሰውየው የሚጋብዝ ከሆነ ችግር የለም። ሸሩ ጣዓም ጣዓሙል ወሊማ የሚባለውን ውግዘት አያጋጥመውም ማለት ነው። ግልጽ ነው። وعنه وعن ابي هريره قال قال رسول الله صلى الله عليه وسلم اذا دعي احدكم عندك كتقرا فليوجد ملسي الشيبل يهي ملسي الشيبل مالته يكبر قريو فان كان صائما ومن ياك هنا فليصلي يدو دعاء يدقبوت اولا دعاء يدق له زايد له وندمو الى وان كان مفطرا مفطر كهنا فليطعم ينجل يسرقوا المجن مالته اخرجه مسلم ايضا ወለሁ ምን ሐዲስ ጃብር ነህወ ከጃቢርም የዚሁ አይነት ሐዲስ አለ ወቃል ፈኢንሻአ ጣዕም ከፈለገ ይብላ ወኢንሻአ ተረት ከፈለገ ይተው ጾመኛው ማለት ነው ጾመኛ ሆኖ ቦታው ላይ ቢሄድ ከፈለገ ይመገብ ካልፈለገ ይተው ዋጅብ ከሆነ ግን የጾመው ጾም ለምሳሌ ረመዳን ከሆነ መጀመሪያም አይጠራም ከተጠራም አይሄድም መሄድም የለም ግን ዋጅብ ቀባ፣ ከፋራ፣ ነዝር ምናምን የመሳሰሉትን ዋጅብ ከጾመ ደግሞ ዋጅቡን ይሙላል። ለምን ቃዒዳ አሸርዕያ ኢዛ ደኸለ አሐድኩም ፊል ዋጅብ የጅቡ አለይህ ኢክማሉ አንድ ዋጅብ ነገር ውስጥ የገባ ሰው መሙላት አለበት የሚል ቃዒዳ ሸርዕያ ያላቸው ኡሱልዮች ያንን በመጠቀም ማለት ነው። ዋጅብ ነገር ውስጥ የጀመረ ሰው ዋጅቡን መጨረስ አለበት። ከቦታው ላይ ዝም ብሎ ሄዶ ዱዓ አድርጎ ይመለሳል ማለት ነው። ሱና ከሆነ እየጾመ ያለው ጾም ወይ ሰኞ ሐሙስ ሆኖ ከሆነ ምን ያድርግ? ቢያፈጥር ቢያፈጥር ይችላል። ምክንያቱም ሱና ጾም እየጾመ ስለሆነ ማለት ነው። ለማንኛውም ፈኢንሻአ ጣዕም ከፈለገ ያፈጥራል ወኢንሻአ ተረከ ዋጅብ ካልሆነ የጾመው ጾም ማለት ነው። ጾመኛ ከሆነ ምን ያድርግ? አልሄድም ይበል ምን ያድርግ? ዱዓ ያድርግ ይሄዳል። ፈሊሰል أي فليدعو لأهل الطعام بالمغفرة والبركة قال الجمهور وكلا يستغل بالصلاة ليعم بركته أهل البيت والحاضرين وعن ابن مسعود رضي الله تعالى عنه قال قال رسول الله صلى الله عليه وسلم طعام الوليمة يسرق مجب أول يوم يمجمراو كان حق تجبين يمجمراو كان ثابت واجب وطعام اليوم الثاني هو لكتنياو كان دمو سنة طريقة مستمرة معروفة بين الناس ليست بمنكرة سنة ተለምዶን ሰዎች የሚያደርጉት ነው። የሁለተኛው ቀን ማለት ነው። የመጀመሪያ ቀን ሀቅ ነው። كان ቀን አንድ ቀን ሰውየው እሁድ ቀን ወይንም ደግሞ كان وما ወይ ማክሰኞ ቀን አንዱን ቀን ምን كان ሰርጉን ያበላል። የመጀመሪያ ቀን ምንድን ነው ወሊማ? ሀቅ ነው፣ ሳቢት ነው፣ ዋጅብ ነው ያለበት ነው። በቃ ለኢዕላን ማለት ነው። የሁለተኛው ቀን ሱና ነው። ሱና ነው ማለት ምን ማለት ነው? ሰዎች እያደረጉት ያለ ቀጣይነት ያለው አካሄድ ነው። ሱነተ ነብይ ማለት አይደለም ቦታ ላይ ሱና ነው። ሱና ነው ማለት የሰዎች ተለምዶ ነው። ሁለተኛው ቀን ያበላል፣ መጥፎ አይደለም። ወጣዓሙ የውም ሳሊስ የሶስተኛው ቀን መቀጠል ግን ሱምዓ ይሄ ይስሙልኝ ይሄ ስሙልኝ ወቁልኝ እሱ ቀን ሶስት ቀን በተከታታይ ተበላ እንዲባለሁ ሌላ አስቡ አይደለም ይሄ እንደዚህ አይነት ሰው ወመን ሰማዐ ለይስሙልኝ የሰራ ደግሞ ሰማ አላሁ ቢህ አላህ እንዲሰማማለት ያደርግለታል። የውመል ቂያማ ደግሞ ምን አለበት ማለት ነው? ቅጣት አለ። መን አራደ ሹህረተ ነፍሲህ ቢከረን አው ገይሪ ሪያአን ወፈኽረን ለጉራ ለዩልይ ሰዎች መካከል እውቅና ለማግኘት ከሆነ ይሽሂሩሁ ላሁ የውም ልቅያማ በይነ አህሊል አረፋት ቢአነሁ ሙራእን ከዛብ ውሸታም ለይልኝ የሚሰራ ለይስሙልኝ የሚሰራ ነው ተብሎ አላህ የውም ልቅያማ ሰው መካከል ያጋልጠዋል ማለት ነው። ጣዕሙል ወሊማ አወለ የውሚን የመጀመሪያ ቀን ሐቁን ነው አልኳቸው ያለና ዋጅብ ነው የመጀመሪያ ቀን ወጣዕሙ የውም ታኒ የሁለተኛው ቀን ደግሞ ሱና የሰዎች ተለምዶ ሰዎች እያደረጉት ያለ ነው። ቀጣይነት ያለው ሁልጊዜ የሚደረግ ነው። ወጣሙ የውም ሳሊስ የሶስተኛው ቀን ጠርቶ አሁንም መጋበዝ ሱምዓ ይሄ ይስሙልኝ ሌላ ምንም የለም። ወመን ሰምዐ ለይስሙልኝ የሰራ ደግሞ ሰምዐ አላሁ ቢህ የውመል ቂያማ አላህ ሰው መካከል ያጋልጠዋል ማለት ነው። ያጋልጠዋል አላህ ከዛ ሙራኢን ከዛብ ይለዋል رواه الترمذي واستغربه رجاله رجال الصحيح وله شاهد عن انس عند ابن ماجه ولكن الحديث ضعيف منه. الرابع قلت وعن صفية بنت شيبة وعن صفية بنت شيبة كصفية بنت شيبة صفية بنت شيبة ابن عثمان ابن أبي طلحة آه، من بني عبد الدارنات قيل إنها رأت النبي صلى الله عليه وسلم وقيل لم تره نبينا دي قال لك على يكتب የተለያየ ነገር አለ ወደ ገመድ ነው ሰዕድ እንደ አናሃ ታቢዕያ ታቢዕያ ናት እንጂ ሰሐቢያ አይደለችም ተብሏል ካለት ትላለች ምን ትለናለች ሰፍያ ቢንት ሸይባ አውለመ ነቢይ ሰለላሁ ዐለይሂ ወሰለም ነብዩ ሰርገዋል አለች على بعض نسائه በከፊል ሚስቶቻቸው ላይ ሰርግ አድርገዋል ነብዩ عليه الصلاة والسلام። بمدين በሁለት እፍኝ من شعير የገብስ ሁለት እፍኝ ከገብስ ሁለት እፍኝ ሁለት እፍኝ ሙደይን አንድ ቁና ስንት ሙድ ነው የሚለው እ አንድ ቁና ስንት ሙድ ነበር የሚይዘው? አራት ሙድ አይደል? እሺ አንድ ቁና ስንት ግራም ነበር? ስንት ኪሎ ግራም ነው? ከሁለት ነጥብ አምስት እስከ ሶስት አይደል? የሁለት ነጥብ አምስት ኪሎ ግራምን ሁለት አካፍለው ሁለት ሙድ አይደል የተባለው የቁና ግማሽ ማለት ነው። አንድ ሳ ስንት ኪሎ ግራም ነዋል? ሶስት ኪሎ ግራም ከሁለት ነጥብ አምስት እስከ ሶስት ኪሎ ግራም ይደርሳል። የዚህን half ማለት ነው ሰርግ የሰረጉት ነብይ ሶስት ኪሎ ግራም እንኳን የማይሞላ ማለት አንድ ነጥብ ምናምን ማለት አንድ ነጥብ አምስት ኪሎ ግራም አንድ ኪሎ ግራም ምግብ ምን ያክል ስንት እንጀራ ሊሆን ነው? ስንት ዳቦ ወይ ስንት ቂጣ ሊሆን በጣም አነስተኛ ነብዩ በዛ አለይሂ ሰላቱ ወሰላም ተርገዋል አخرجه البخاري አይ አይደለም፣ ለተወሰኑት ማለት ነው። ከሚስቶቻቸው ለሁሉም አይደለም፣ ለሌላ ሊመጣልን ነው። አخرجه البخاري መህር ምን ያክል ነበር ይሰጣሉ አሉ ከስንት በላይ አልሰጡም ነብዩ አለይሂ ሰላቱ ወሰላም ለልጆቻቸው ለሚስቶቻቸው وعن انس قال اقام النبي صلى الله عليه وسلم النبي عليه الصلاه والسلام ቆዩ بين خيبر በኸይበርና ወልመዲና በመዲና መካከል ሰላሳ ለያሊን ሶስት ሌሊት መካከል ላይ ቆዩ ኸይበርን እንደከፈቱ ማለት ነው ኸይበር የምትባለው በመዲና ዙሪያ የነበረች አይሁዶች ሲኖርባት የነበረች ሀገር ነው ኸይበር የምትባለው እዛ ቦታ ላይ ከኸይበር ኸይበርን ከከፈቱ በኋላ ማንን አገቡ ብለን ነበር ትናንትና? ወጃአለ ዒትቃሃ ሰዳቃሃ ሶፊያን ሲያገቡ መህሯ ነበር? ከባርነት ነፃ ለቀቋትና ራሱ ዒትቋ ነፃ መውጣትሽ መህርሽ ነው ብለው አገቧት። ሶፊያን እንተ ሑየይ እሷን ካገቡ በኋላ አጣም ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ተቀመጡ ቆዩ። በይነ ኸይበር ወልመዲና በመዲናና በኸይበር መካከል ሰላተ ለያሊን ሶስት ሌሊቶችን ቆዩ አሳለፉ። ለምን እያደረጉ የብኒ አለይህ ቢሶፍያ ሶፍያ ጋር እየተሞሸሩ ማለት ነው። የብኒ ቢሃ ቢሶፊ አለይህ ቢሶፍያ ዩብና አለይህ ነው እንደሱ ነው ዩብና አለይህ ቢሶፍያ ሶፍያ ጋር ተሞሸረው ይዘውላቸው እየገቡ ማለት ነው። ሴቶች የሞሸሩና ይዘውላቸው ይገባሉ ሶፍያ ተግባባን። ሶስት ሌሊት ቆይተዋል። መዲናም አልሄዱም፣ ከኸይበርም ወጥተዋል። መካከል ላይ ማለት ነው። ከመንገድ ላይ ከመንገድ ሲመለሱ ሶፊያን አገቡ። እዛው ሶስት ሌሊት መካከል ላይ አሳለፉ። የሆነ ቦታ ላይ ድንኳን ምን ጥለው ማለት ነው እና ይብና አለይህ ቢሶፊያ ሶፊያን እየያዙላቸው እየገቡ ማለት ነው። ወማዕሩፍ ፊ አልኪና ፊ አልኪናያ ቢሂ አን ሙሽርና ማለት ነው። ወይትናዕ ዘውጀን ፊ አዋኢል አያም ዚዋጅ ያለ ነው። እና ተዳአውቱል ሙስሊሚን ሙስሊሞችን ጠራኋቸው ይላል አነስ ኢላ ወሊመቲ ወደ ሰርጉ ጠራኋቸው ፈማካነ ፊሃ ወደ ድግሱ ማለት ነው ኢላ ወሊመቲ ወደ ተዘጋጀ ወደ ድግሱ ጠራኋቸው ፈማካነ ፊሃ እዛ ድግስ ውስጥ የለም ምን ኹብዝን ዳቦም አልነበረም ወላ ለህም ስጋም አልነበረም ድግሱ ምን ነበር ወማካነ ፊሃ አልነበረም ሌላም አልነበረም ኢላ አን ኢላ አን አመረ ቢልአምጣ ባይሆን ነብዩ አለይሂ ሰላቱ ወሰላም አምጣን ሱፍራ አምጡ አሉ አምጣ ማለት ሱፍራ ከቆዳ የተሰራ ነው። ፈቡሲጦት ያ ከቆዳ የተሰራ ስፍራ ተነጠፈ። ፈቡሲጦት ፈአልቃ አለይሃ ተምረ ፈኡልቂ አለይሃ ተምሩ ወልአቂጡ ወሰምሩ እዛ ስፍራ ላይ ምን ተጣለ? ቴምርም ያለው ቴምሩ፣ አቂጥም ያለው አይብ ያለውም አይቤው፣ ቅባ ቅቤም ያለው ቅቤው ያንን ጣጣሉ ሁሉም ከዛ መልሰው ራሳቸው ወጡ። ስራው ሰርጉ ይሄ ነበር ማለት ነው ጥቂት ነች ወይሰማ ሐይሰን ሐይሰን ይሉታል። የተቀላቀለ ሊሆን ይችላል። ወመጅሙዕ ተምር ወላቂት ወተምር በአንድ ላይ ሐይስ ተብሏል። ሐይስ ይባላል። የሶስቱ ጥይት ማለት ነው። ቴምር ሲደመር አቂጥ ምንድን ነው? አይቤ ሲደመር ተም ምንድን ነው? በአንድ ላይ ነው እርጎ እርጎ አንበዋለን እሺ ለማንኛውም ፈዳአውቱል ሙስሊሚን ሙስሊሞችን ጠራሁ ይለናል አነስ ኢላ ወሊመቲ ወደ ድግሱ ከማካነ ፊሃ አልነበረም ድግሱ من خبز ዳቦ አልነበረም ከማካነ ፊሃ ከማ ኔጌቲቭ ነው አልነበረም من خبز ዳቦ ሞላላፍ ምን ስጋም አልነበረም ከማካነ ፊሃ አልነበረም ኢላ አን አመራ ባይሆን አዘዙ ነብዩ عليه الصلاة والسلام بالأنطاع በሱፍራ በቡሲጦት ተዘረጋች ሱፍራ ተነጠፈ فألقى عليها فألقي عليها ተጣለ ማለት ነው ወልቀ عليها ሁሉም ያለውን ጣል ጣል አደረገ عليها التمر تمر والعقيق አይቤ والسمن ቅቤ እነዚህ ማለት ነው በዛ ተሰራ ሐዲሱ ሙተፈቅ አለይህ ነው ወመስሉል ቡኻሪ አይ ተከልክሏል። ዑለማዎች ራሱ እንትን ፈቶ እንትን ሀያቱ ኪባሪል ዑለማዎች በሰርግ ዙሪያ ላይ የሰጡት የተለያየ ፈትዋ ይሄ እያጋነኑ አታ ራሱ በሆቴል የሚደገሰውን ክልክል ነው ብለዋል። ፈትዋ ሰጥተዋል። በጣም እስራት ይደረግበታል። እዚህ ግን የሚገርም እስራት። ሁለተኛ ከፍቴላት አይርቅም። ሆቴል ውስጥ የሚደገስ ድግስ ፈትዋ ሰጥተዋል። ሀያቱ ኪባር ዑለማም ይህንን አስተላልፈዋል። ሀታ ራሱ አሚሮች እና ባለስልጣን የሀገሪቱ ገዢዎች ጣልቃ ግቡልን ብለዋል። እዚህ መካከል ላይ የሚሰራው ምክንያቱም ልጆች ወጣቶች በአሁኑ ሰዓት ግማሹ አውሮፓ ተምሮ ነው የሚመጣው። ሀብት አላህ እንዲለቆባቸዋል። ሀብት ሰጥቷቸዋል በነፃ ያለምንም ልፋት። እንደ ፈረንጂ እንኳ አይለፋም አረብ። በዚህ ሁሉ ተበለሻሽተዋል። የሚሰራው ባለስንት ኮከብ ሆቴል ምናምን ምናምን ሱብሃንአላህ በጣም መሐረማት ሀታ ራሱ አንድ አሁንም ራሱ አትክባረል ዑለማ ጣልቃ ግቡልን ብለው እንትኖችን ራሱ ፖሊስ ምናምን ጣልቃ እንዲገባ የድምፅ ብክለት የሚባለው ነገር እዛ ማለት ነው። ምን እንዳለበት speaker ይለቀቃል። ሰርግ አለበት ሰፈር ላይ አካባቢ ጎረቤት ሁሉ አይተኛም። ካንን እንግሊዘኛ ዘፋኝ ከተከራይታ ያመጣሉ፣ ለአረብ ዘፋኝ ያመጣሉ። በአንድ ማለት ነው። እንደዚህ ቀውጥ ያድርገዋቸዋል እና ዑለማዎችም ያንን ፈትዋ ሰጥተዋል። ክልክል ነው ኢስራፍ። ስራት በጣም ክልክል ነው። حتى በምህር ላይ ራሱ አየን አይደል ትናንትና ያሉትን እዛ ነገር መደረግ የለበትም። እስራፍ በጣም ክልክል ነው። ብድር እስከ መግባት ድረስ ይደርሳሉ። በዛሬ ያልሆነ ቀሚስ አይባልም። አንድ ሸርዒ ሰው እንደዚህ አይልም። ነብዩ አለይሂ ሰላቱ ወሰለም አውሊን ወለዱ ሻትን ስርዓቱን የጠበቀ ከሸሪዓ ያልወጣ ነገር ደግሶ ማብላት ሰውየው በሚችል ግን አንድ ባወጣው ነገር ያንን ነገር ባላወጣው ኖሮ ይሄን እናደርግበት ነበር የሚያስብለው ነገር ወጪ ማውጣት የለበትም። ተጋባን وعن رجل من أصحاب النبي صلى الله عليه وسلم قال إذا اجتمع داعيان إذا اجتمع داعيان ሁለት ተቃሪዎች በአንድ በተመሳሳይ ሰዓት ከመጡ إذا اجتمع داعيان ሁለት ተቃሪዎች ከመጡ ፈአጅብ መልስ ስጥ አቅረበሁማ ባበን በራቸው ቅርብ ለሆነው ለሱ ቅድሚያ ስጥ ፈይን ሰበቅ አህዱማ አንዱ ቀድሞ አንተ ጋር ከመጣ ጥሪው ፈአጅብ الذي ሰበቅ የቀደመውን ሄድለት رواه ابو داود وسنده ضعيف من الحديث الصحيح ሁለት ሰዎች ከጠሩ ሁለት ቦታ ሰርግ ብትጠራ ሁለቱም በተመሳሳይ ሰዓት ከነገሩ ለማንኛው ትሄዳለህ ማለት ነው እ በጣም ቅርብ ለሆነው ጎረቤት ይሄዳል። ሁለቱም ጎረቤት ከሆኑ ሁለቱም ጎረቤቶች ከሆኑ በጣም ቅርብ ለሆነው ጎረቤት ትሄዳለህ። ከቀደመ ሩቅም ቢሆን የቅርቡ እያለ ለሩቁ ትሄዳለህ። ቅርብ ከቀደመ ከቀደመ ለቀደመው ነው የምትሄደው። ሁለቱ በተመሳሳይ ሰዓት ካደረሱን ለመልእክት ግን በጣም ቅርብ ለሆነው አቀረበሁማ ባበል በሩ ቅርብ ለሆነው ቤቱ ቅርብ ለሆነው አካል ትሄድለታለህ ማለት ነው። ምን አ ይሰረዛል። ራቢጦቱል ኸይርያዎች እንትን እየደገፉ ይድሯቸዋል ወጣቶች አለ በአንድ ላይ በጅምላ ራሱ ያገባል እኮ የጅምላ ግቢ ያለ አይደል በሸሪዓ መስጊድ ምናምን አንድ ሺህ ጥንዶች ምናምን እየተባለ ይደራሉ ብዙ አለ አለል ኸይር አተው አይደለም ሰዎች ያው አትረብሹ ምንድን ሰው በቃ ኋላ እንትን ይላል አትጻፉ አስቀምጠው እ የብሲ እ أنا لا أعرف هذا لا أعرف حكمه አይ ምን መልማኒያ ምግቡ የሚዘጋጀው ምን አይነት ነው? ወይንስ ውድ ነው? ስራፍ አለበት ወይንስ ምን አለበት? ምንድነው ነው ጥያቄው? ለምሳሌ እኮ ውድ ምግብ ነው። እስራፍ አንድ ሰው የሚችል ከሆነ ምን እንደምንጣፋለው ለምን ችግር አለው? የሚችል ከሆነ ግን ሁሉም ብቻ ያዘጋጅ አይባልም። የሌለ ሁሉ ማለት ነው። ከቻለ ሰው ይችላል ማሻአላ። ዋናው ግን መሐረማት ነገር እንዳይቀላቀልበት ወይም ደግሞ እስራፍ የሚባል ማባከን የሚባል ነገር ውስጥ እንዳይገባ ተብዲር ተብዲር እነል ሙበዲሪነ እኽዋነ ሸያጢን أقربهما بابا فإن سبق أحدهما فأجيب الذي سبق وعن أبي جحيفة رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاة والسلام من يلالو لا آكل أن يعلم مجبا متكئا تدقس يعلم مجبا معه ከምግብ ጋር የተያዘ ነው። ሰርግ ስለሆነ ድግስ ስለሆነ ምግብን ማበላለን ምዝዋ መስሎ ለአኩሉ እኔ አልበላም ማለት ሙተኪአን ተደግፌ አልበላም። ትራስን ምንን የመሰለ የአንደኛ የቅንጦት ነው። ሁለተኛ እንትን ጨጓራችን ራሱ ወይንም የቱቦ ይታጠፋል አይገባም የሚለው የመታነቅ ወይንም ደግሞ እንትን የማለት ነገር ሊያጋጥመው ይችላል እና አንድ ሰው ተስተካክሎ ነው ተቀምጦ ነው እንጂ መብላት ያለበት በጎኑ እንደዚህ ተደግፎ መብላት የለበትም። ክልክል ነው። ተረ እና እንትን ይመስላል ሱራ ሁል ሙተረዲ አልሙዕተሚድ አላ ወጥኢን ታህታት ወቂለሁ አያዕተሚድ አላ የዲህ ልስራ አላልአርድ በግራ እጁ መሬት ላይ እንደዚህ ተሞርክዞ ወቂለሁ አየሚል አላ አሀዲ ፍቀይ በዚህም ይሁን በዚህም ይሁን ወደ አንድ አቅጣጫ አጎንብሶ ማለት ነው ወደ አንድ ጎን ይሄን ተብሏል። ወይም ደግሞ ሙተኪአን ማለት ተደግፌ ጥሩ ፍራሽ ላይ እንደዚህ በአራት ማዕዘን ተቀምጬ ማለት ነው። የጣሚ አቀማመጥ ገባችሁ? እንደዚህ አራት እንትን አስተላል እንደዚህ ተቀምጦ መመገብ ብዙ ይበላል እ አረብያ መጅሊስ የኩራት አቀማመጥ አይቀመጥ። ወንበር ላይ ተቀምጦ ካፌ ልከለከለን? ኧረ እግር አይደለም እሱ መጀመሪያም አይከለከልም። ይሄ እስቲካኡ የተከለከለው አንደኛ አልመይል አላሸፊ አልአይመን አው አልአይሰር በቀኝ በኩል ወይንም በግራ በኩል እንደዚህ አዘን ብሎ ተደግፎ ማለት ነው። እንደዚህ ተደግፈ ሶፋ ላይ ተደግፈ እንደዚህ አይነት ነገር አበላል መብላት የለበትም ሰውዬው። ወይንም ደግሞ አንደኛ ተፍሲር ምን ብለውታል? ሙተኪ ማለት በግራ እጁ ተሞርክዞ ወይንም በቀኝ ተደግፎ ብቻ ሳይሆን ፍራሽ ላይ ተቀምጦ አመቻችቶ አራት ማዕዘን ቤት ተቀምጦ ተብሏል። አዳሁ እሽካ በቃ ከዚህ ውጭ ያለውን ቶ አታስበው። ሁለቱ ተፍሲር ገባቸው አይደል? ዑለማዎች ዑለማዎች ለአኩሉ አሉ ነብዩ አልመገብም ሙተኪአን ተደግፌ። ምን ማለት ነው ተደግፌ ማለት? አንድ በግራ መሬት ላይ እንደዚህ ተደግፌ ማለት ነው። ወይ በቀኝም ሊሆን ይችላል እንደዚህ በዚህኛው እንደዚህ ሆኖ ማለት ነው። ወይም ደግሞ ሙረባ ተረቦ ተቀምጦ እንደዚህ ይህንን ተረድተውታል ዑለማዎች وقيل هو التمكن في الجلوس على أي صفة كان قال الخطابي تحسب العامة أن المتكئ هو الآكل على أحد الشقين وليس كذلك بل هو المعتمد على الوطء الذي تحته متكئا أنه دأب المتكبرين لمن جن يتكلكل يبال عند بلو تناجروا المنسل አነሁ ደእቡል ሙተከቢሪን የኩራተኞች አቀማመጥ ነው። ምን አህሊ ዱንያ ዱንያ ላይ በጣም ኩራት ያለባቸው ሰዎች ሶፋቸው ላይ እጅግ ተንተርሰው ተሞርክዘው ነው ሲመገቡ። በጣም አስቀያሚ እነሱን መምሰል የለብን። ወልሙስተክፊሪነ ሚነ ጣዕም ወይ ብዙ ለመብላት የፈለገ አልሙተወሲዒነ ፊል አልዋህ የተለያየ የምግብን አይነት የሚያጠራቅሙ ማለት ነው። ራሳቸው መጋዘን የተለያየ አልዋ አልሙስተክፊሪነ አልሙተወሲዒነ ፊል አልዋህ ተብሏል። ለአኩል ሙተኪአን ያለው ብዙ በየአይነቱ ነገር እንደረሽ አውጥ ያ وعن عمرو وعن عمر بن سل ابن ابي سلمة كعمر بن ابي سلمة عمر بن ابي سلمة عبد الله بن عبد الاخر بن هلال المخزومي وهو ابن ام المؤمنين ام سلمة يوم سلمة ልጅ ነው رضي الله تعالى عنه ረቢቡ ነቢ ስለ ላ ስለም የነቢዩን ጀራ ልጅ ነው ወይንም ነቢዩ ያሳደጉት ነው። ወሊደ ቢል ሐበሻ ሐበሻ የተወለደ ነው። በይነ ሂጅረት ልሐበሻ ወሂጅረት ልመዲና በመዲናና በሂጅራ በሐበሻ ሂጅራ መካከል የተወለደ ነው። ሱፌ በሰማንያ ሶስት ዓመተ ሂጅራ ሞቷል። ማን ነው እሱ? ዑመር ብኑ አቢ ሰለማ ረዲየላሁ ተዓላ አንሁ ቃል ቃለ ሊ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ አሉ። ነብዩ አለይሂ ሰላቱ ወሰላም ምኑ ናቸው? እናቱን አግብተዋልና ነው። እሱ የአቡ የአባ ሰለማ ልጅ ነው ዑመር ኡሙ ሰለማ ደግሞ በነብዩ ስር ነበረች በዛን ጊዜ ነብዩ አለይሂ ሰላቱ ሰላም እንደአሉኝ ይላል። ምን ብሏል? ሌላ ቦታ ካነት ተጢሹ የዲ ሐውለ ሱሒፋ ይላል። በትሪው ዙሪያ እጄ ትዞር ነበር። ከፊቴም እበላለሁ፣ እሳቸው ፊት እሄዳለሁ። እዚህም እንግዳ መካከል ፊት ቀርቦ እዛም እዛም እዛም በቃ ይሯሯጣል እንዳለ ያዳርሰዋል እንትኑ ትሪው ነብዩ አለይሂ ሰላቱ ወሰለም ያ ጉላም አንተ ልጅ አለው ሰሚላ ስትበላ ቢስሚላህ በል አርራህማን ራሂም ቢጨመር ጥሩ ነው ኢለ ዘብ እርድ ላይ ሲቀር እርድ ላይ ቢስሚላህ ብቻ ነው የሚባለው። ያ ጉላም ሰሚና የአላህን ስም ጥራ ስትበላ ቢስሚላህ ረህማን ረሂም በላ። ወኩል ቢየሚን ደግሞ በቀኝ በላ። ወኩል ሚማ የሊ ከፊት ብለው ነብዩ አለይሂ ሰላቱ ወሰላም ተዕዲል ሰጡት። ይህንን ስርዓት አስተማሩ እንጂ ለብቻው ስጪ አላሉ ነብዩ አለይሂ ሰላቱ ወሰላም። ህፃናትን አብረን ከኛው ጋር መመገብ አለባቸው ማስተማር አለብን ማለት ነው። ከዚህ ስርዓት ራሱ እንማራለን። ከነብዩ አለይሂ ሰላቱ ወሰላም በላይ ማንም የለም። እንግዳ ይበዛል ነብዩ ቤት ግን ለብቻ ስጡ ለዚህ ልጅ ለብቻው መቅረብ አለበት አላሉ። እኛ ግን ለባህል አድርገ ነው ይባልጋል ብለን እንግዳ ጋር የተለያየ ምን ምን የምንለው ነገር አለ አይደል? ማሻአላ ስርዓት መማሩ ጥሩ ነው፣ ግን ማስተማርም አለብን። ከኛም ጋር ይመገቡ። ብቸኝነት የሆነ ነገር እንዳይሰማቸው ከቤተሰብ ጋር ፍቅር እንዲኖር ማለት ነው። ከታጀም አቤት እ ምን አዎ አዎ አልሙተወሲን አልሙስተክፊሪን ሙተወሲን እኮ አልኳት። ያኩል ሙስተኪያን ማለት ረግፍ ያልበላም ማለት ልክ ብዙ ምግብ ለመብላት እንደተዘጋጀ ሰው አበላል። ብዙ መብላት ክልክል ነው ማለት አንተ መተንፈሻ እስከምታጣ ድረስ አትብላ ነው። ሰውየው ሶላት ላይ ራሱ ይቸገራል፣ እንቅልፍ ይለቅበታል፣ አይቸክልም ምግብ ካበዛ ሶላት እህ ራሱ እኮ በጣም ባበዛህበት ሰዓት እኮ ምን ራሱ ቦርጭ ማለት ነው። በጣም ሸክም አደጋ ነው። ምግብ ሲበዛ ነብዩ አለይሂ ሰላቱ ወሰላም የሙእሚን አበላል እንዴት ነው? አንድ ሶስተኛውን ምግብ፣ አንድ ሶስተኛውን ለውሃ፣ አንድ ሶስተኛውን ለትንፋስ ለመተንፈሻ። መተንፈሻ ራሱ ቦታ እኮ አስፈልገዋል። ጭንቀት መሰል አላህ በጣም ጭንቀት እሺ ወአን ኢብኑ አባስ ረዲየላሁ ተዓላ ነው አን ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ኡቲየ ቢቀጥዓት ሚን ሰሪድን ቢቀጥዓ ቀጥዓ ባለፈው ምን ነበር ያልኳችሁ እ ቀጥዓ ጣባ ሳህን ቀጥዓ ማለት ከሸክላ የተሰራው ምንድን ነው የሚባለው ክትፎ የሚቀርብበት እ ጣባ ወጪ ማሻአላ ጣባ ወጭት በሳህንማ ክትፎ አይቀርም። ክትፎ አታውቅም። እሺ ጣባ ጣባ ወጭት ሌላ ባለፈው የሆነ ልጅ የሆነ ስም ነግሮ ነበር እ የሚገርም ስም ነበር የነገረኝ ለማንኛውም ቢቀስአ በጣባ በወጭት ወይንም ከሸክላ በተሰራ ዕቃ ሚን ሰሪድን ፍትፍት ተደርጎበት አመጡላቸው ነብዩ አለይሂ ሰላቱ ወሰላም። ሰሪድ ሰሪድ ማለት ፍትፍት ማለት ነው። ይሄ ሰሪድ የሚባለው ምን አይነት ፍትፍትን? ማንኛውም ፍትፍት አይደለም። ሚን ለህምን ወኹብዝ ምን ሚን ሒንጣ ከስንዴ ተዘጋጀ ዳቦ ወይም እንጀራ እና ስጋ አለበት። ከምግብ ሁሉ ከእንጀራ ሁሉ ወይም ከዳቦ ሁሉ ምርጡ ከምን የተዘጋጀ ነው? ከስንዴ ከኡዱም ሁሉ ምርጡ ኡዱም ማባያ ደግሞ ምንድነው? ስጋ ነው። በዛ መረቅ የተፈተፈተ ማለት ነው። ይህንን አመጡላቸው ነብዩ አለይሂ ሰላቱ ወሰላም አኢሻን ሲያወዳድሯት ከሌላ ሴቶች በምን ነበር ያሉት? ፈብሉ አኢሸተ አላ ሳኢሪ ንሳ ከፈብል ሰሪድ አላ ሳኢሪ ጣዕም ነበር ያሉት ነብዩ عليه الصلاة والسلام። እና ሰሪድ የሚባለው የስጋ በስጋ ወጥ በስጋ መረቅ የተፈተፈተ ነው። ፈቃል እንዳሉ ነብዩ كلوا ብሉ من جوانبها ከጎን ከጎን ብሉ ولا تأكلوا من وسطها ከመካከል ላይ አትብሉ فإن البركة በረካ تنزل في وسطها መካከል ላይ ትወርዳለችና በረካ የአላህ በረካ መካከል ላይ ነው ያለው ከዳር ከዳር እየበላችሁ ግቡ ወደ መካከል እንጂ ከመካከል አትጀምሩት የጀማዓ ፍቅር አላል ከዳር ከዳር እንኳን በረካ ተጀምሩ በረካ ለመብዛት እኮ ብቻ አይደለም በረካው ጤናማ ይሆናል የተመገብነው ምግብ ለጥሩ ነገር ይሆናል። ለመግዛት ብቻ አይደለም። ኩሉ ሚን ጀዋኒቢያ ከጎን ከጎን ብሉ ወላ ተእኩሉ ሚን ወሰጢያ ከመካከል አትጀምሩ ፈኢነል በረካ ተንዚሉ ፊ ወሰጢያ መካከል ላይ ነውና ያለው ነብዩ አለይሂ ሰላቱ ወሰላም የሚወርደው መካከል ላይ ነውና አሉ رواه الأربعة وهذا لفظ النسائي وسنده صحيح وعن ابي هريره رضي الله تعالى عنه قال ما عاب رسول الله صلى الله عليه وسلم نبي عليه الصلاه والسلام انا وراكم ጣዓመን ምግብን ቀጥቶ በጭራሽ አነውራቱ ምንድን ነው ይሄ ምናምን እንደዛ አይነት አመለካከት አልነበራቸው ካነ ኢደሽተሃ ከፈለጉ ሸይአን የሆነ ነገር ምግቡን ከፈለጉት አከለሁ ይመገቡታል። ወኢን ከሪሃሁ ከደበራቸውና ካልተመቻቸው ከጠሉት ደግሞ ተረከው ይተውታል። ሐዲሱ ሙተፈቅ አለይህ ዝም ነው የሚሉት። ለምሳሌ መይሙና ቤት አንድ ጊዜ ነብዩ አለይሂ ሰላቱ ወሰለም ተደኸለ ፊ በይት መይሙና ፈቁርበ ኢለይህ ጣዓም ምግብ አቀረቡላቸው። የሆነ ሴት ምን አለች? አኽቢሩሁ ማቀረብቱም ሊረሱልላህ ሰለላሁ ዐለይሂ ወሰለም ለነብዩ ያቀረባችሁላቸውን ምግብ ከምን እንደተዘጋጀ ንገሯቸው። ያ ረሱላህ እነሆ ምን በብ በብ አለበት አሉ። በብ ታውቃላችሁ? አርጃኑ ወከሉ አርጃኑ ታውቃላችሁ? አርጃኑ ወከሉም አርጃኑም አታውቁም። ከሌላ ትርጉም አላውቅም። ምን ነው የሚመስል አዞ የሚመስል ማለት ነው። ሁለት ምላስ አለው እንደዚህ ትንሽ ነው። አነስተኛ አዞ ነው የሚመስለው። አታውቁትም። በቃ ተው። ውሃ ውስጥ ውሃም ውስጥ ይኖራል፣ ውጭም ላይ ይኖራል፣ ዛፍ ላይ ማለት ነው። ጉድጓድ ሲገባ ይገባል። ውሃ ውስጥ ነው የማውቀው። ውሃ ውስጥ ይገባል። ከውሃ እንትን ዛፍም ላይ ምናምን ነገር ይኖራል። አርጃን ነው ቦብ ማለት ነው። ያንን ሲሏቸው በጣም ተቀጠጣቸው። ቦብ ይበላል። ማዘን ለምሳሌ ፈረስ ስጋ ይበላል። እንበላለን አሁን እኛ አንበላም። ቻይና ደግሞ ዶሮ ዶሮ አይበሉም ነው የሚባለው። ቻይና ነው የትም ሃይላንዶች ነው ጉንዳን ይበላሉ፣ ተላተል ይበላሉ፣ ግን ዶሮ አይበሉም የሚባልበት አለ። አጋጣሚያት እንደዚህ አይነት ማለት ነው። ፍየል ስጋ የማይበላ በግ ይበላል። ስጋ ግን ጭራሽ የምትበላ አላቅም። እኔ እንትን የምትበላ አይመስለኝም ነበር ያለ ሰምቻለሁ። እኔ የፍየል ስጋ የማይበላ እና ነብዩ አለይሂ ሰላቱ ወሰላም ምን አሉ? በጣም እንትን አላቸው፣ ከበዳቸው ቀሪቡሁ ኢለ አስሓብ ወደ ሰሐቢዮች አቅርቡት አሉ። ወደዛ አቅርቡት እናንተ ተመገቡ አላቸው። ኻሊድ አሐራሙን ያ ረሱላላህ አላቸው። ሐራም ነው እንዴ አሉ። ላ ሐራም አይደለም ወላኪን ሀዳ ለይሰ ቢመዕሩፍን እንደ ቀውሚ እኔ ህዝቦች ዘንድ አይታወቅም ይህ ምግብ ወተዕፊሁ ነፍሲ ራሴ በጣም ይዘገነነኛል ወይንም ደስ አይልም ነፍሴ አይቀበልልኝም፣ እሺ አይዋጠኝም ማለት ኻሊድ ሐራም ካልሆነ አለና በራሱ አዞረና ኻሊድ ብን ወሊድ ያርጉ ሐራምነትን ብቻ ነው የጠየቀው በላ ኢንቨስት እና ስልክ እንዴት ያስጠላል ምናምን የሚል ነገር አልተናገሩም። እንደዛ አይባልም። አይብ አይወጣም ምግብ ላይ አይ መዓ በረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ አነውረው አያውቁም ጧዓመን ቀጡ ምግብን በጭራሽ ካነ ኢዘክታ ከፈለጉ ሸያ የሆነ ነገር ካስፈለጋቸው አከለሁ ይበሉታል ወኢን ካላስፈለጋቸው ደግሞ ተረከው ይተውታል እንጂ አይብ የሆነ ቃል አይናገሩ وعن جابر رضي الله تعالى عنه عن النبي صلى الله عليه وسلم قال لا تأكلوا بالشمال بقرا اجاكو اتبلوا فإن الشيطان شيطان يأكل بالشمال بقرا اجلهم يبلوا وأيضا في رواية مسلم ومسند إمام أحمد لا ليلان الشيطان فإن الشيطان يأكل بالشمال ويشرب بالشمال بقرا እጁ ይመገባል፣ በግራ እጁ ይጠጣል ብለዋል። ማን ሸይጣን። መን ተሸበሃ ቢቀውሚን ይህ ዛቻ ውስጥ እንዳንገባ እንደሱ በግራ መብላት ጥሩ አይደለም። በግራ አይበላም። በግራ እጃችሁ አትብሉ። ላተኩል ቢሽማል በግራ እጃችሁ አትመገቡ። ፈኢነ ሸይጣን የእኩል ቢሽማል ወይሽረቡ ቢሽማል ሲሪዋያ ማለት ነው። ሲሪዋያ ከዚህ ላይ ብዙ ነገር እንወስዳለን። ሰይጣን ይመገባል ማለት ነው አይደል? ይበላል ማለት ነው። የሚገርመው ቀኝ እጅ ግራ እጅ የሚባልም አለው ማለት ነው። ግራ በግራው ይመገባል ከተባለ የግራ ተቃራኒ ምን አለ? ቀኝ አለ። ይቱ ነው ዝድ ያዳ ማለት ቀኝና ግራ እጅ አለው ይበላል ይጠጣል ከተባለ ደግሞ ኑራን እጅ ሳይሆን ምንድነው ማለት ነው? ሙጀሰም ነው። አካል ያለው ነው ማለት ነው። አካል ያለው የሚዳሰስ ነገር ነው ማለት ነው። ከኛ ተሰውሯል። ተባባን ሰዎች ለጣኢፍ ነገር ነው ሸር እርኩስ መንፈስ ሰይጣን፣ ቅዱስ መንፈስ ደግሞ መላእካ አድርጎ ሰዎች እንደ መንፈስ አድርጎ ቆጥረዋል። ላ እነዚህኞቹ ኑራንይ ናቸው። ናም ወላኪን እንትን ይሄ ሰይጣን ሙጀሰም ነው፣ አካል ያለው አናየውም እ ምን ከሆነ ግራኝ ከሆነ በተፈጥሮ ግራኝ ከሆነ አይ በቃ ድንጋይ ሲወረውር ብቻ በግራ ይወረው፣ ሲበላ በቀኝ ይብላ፣ ሲጽፍ ብቻ በግራ ይጻፍ። ቀኝ እጅ ያማ ያማ ይብላ በግራ እንደ ነገር እኮ አለ። አለመሸጥቃቱ ተጅሊቡ ተይሲር አለ አይደል? እዚህ ቃዒደተ ኡሱልይና አለመሸቃ ችግር መግራራትን ያመጣል። ችግር ከተፈጠረ አንድ ሰው ምንም ማድረግ አይችልም። አማራጭ ከሌለው እዛኛው ላይ ይሄዳል። ምን ምን ይላሉ? ማሻአላህ ጀዛከላሁ ኸይር ፈአኽቢርሁ እሺ ስታገኘው ለአህባሽ አንጎል ና ትክክል እኮ ነው። አታ የመክሉቃት እጅ የመክሉቅ እጅ እንኳ ይለያያል። በጣም ጎል ማሻአላ ጀዛከላሁ መሐመድ አሚን ዋና ቢቀታደ ረዲየላሁ ተዓላ አንህ እና ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲስ ደግሞ እንትን ያሉት አለ የተራገሙት አለ። ሰውየው ምን አለ? ሰውየው በቀኝ ብላ ሲሉት ምን አላቸው? እ ላአስተጢ አልችልም በቀኝ መብላት አላቸው። ተከቡረን በኩራት ነው ይሄን ያላቸው። ነብዩ ምን አሉ? ለስተጣዕተ አትቻል አሉ። ከዛም በኋላ ምን ተማረፈዐሃ ኢላ ሲ ወደ አፏ አላነሳትም። ድርቅ ብሎ ቀረ እጁ በትዕግስት ስለተወጠረ ነበር። በግራጅ እጅህ አትብላ ሲሉት አሀ በቀኝ አልችልም ሲላቸው አትቻል አሉት። ድርቅ አለ እጁ ሸይጣን ሸይጣን ያልሰገደበት ቦታ የለም። በሰማይም አብዱራህማን ነበረ ስሙ ምናምን መንዙማ ሰምታችኋል። ታዲያ ከቢድ ይህ ከቢድ ነው፣ ስህተት موضوع ነው። ጭራሽ طرفة عين መላኢካ ሆኖ አያውቅም ነው የሚሉት ሐሰን አልበስሪ طرفة عين እንደው ለቅጽበት ያክል እንኳን መላኢካ ሆኖ አያውቅም። ራሱን የቻለ ራሱን የቻለ ነው። ኢብሊስ ማለት ምን ዙርየቲል ጅን ነው። هذا معروف የታወቀ ነው ነው እንጂ መላኢካ አይደለም። የመላኢካ ጎሳ አይደለም። እ ኧረ ስም የለም አብዱራህማን ኢብሊስ ነው ስሙ። አብዱራህማን አህ መንዙማ እኮ ቡኻሪ አይደለም እኮ መንዙማ መንዙማ ግጥም ነው። ደስ እንዲል ግጥም ነው። በቃ የተገጠመ ግጥም ነው። የለም ታሪክ እ ጥፍር ምን የሙሽራው ጥፍር ባህል ነው ማለት ነው። ምን ይቆረጣል? ምንም አይቆረጥም ይሳል ምን በቃ አንስተን መጣ እንትኑም ማለት ነው መጥፎውን ነገር እንጥልና እንመገባለን። ውስጣችን እንትን የማይል ከሆነ ማለት ነው። አለበለዚያ እንትኑን አይብ ነገር ማውጣቱ ትንሽ ስለሚከብድ በቃ መመለስ የሰዎች ስህተት እንጂ እንትኑ አይደለም፣ ምግቡ አይደለም። ሰዎች ያጠፉት ጥፋት ነው። ምግቡ ርዚቅ ነው። ምን ማለት ነው? እሱ አቂል አይደለም። ስለዚህ ምግብን መብላት ፈቀዳል፣ ችግር የለም። አይነጀስም፣ ምንም አይሆንም። የግድ መብላት አለበት አይደለም። ሀታ እኮ ራሱ የምትጠጡት ውስጥ ዝንብ ቢገባ ዝንቧን ጨምሩና አውጡ የተባለው ከዛም በኋላ ጠጣው ማለት አይደለም። ከፈለክ ትጠጣዋለህ፣ ከፈለክ ትደፋዋለህ፣ ችግር የለም። የምትጠጣ ከሆነ እንደዛ አድርግ ነው የተባለው። እሺ ዋና ቢቀታደ ተረዲየላሁ ተዓላ አንሁ አነነ ሰለላሁ ዐለይሂ ወሰለም ቃል ኢዛ ሸሪበ አንዳችሁ ሲጠጣ ፈላ የተነፈስ ፊልና እቃ ውስጥ እንዳይተነፍስ ሐዲሱ متفق عليه ወለ አቢ ዳውድ አን አባስ ነህዋ ወዛደ አው የንፉኽ ፊህ ወይ ውስጡ እፍ صححه الترمذي ውጭ ላይ እየተነፈሰና ይጠጣ የሆነ ነገር ከተሰማው ማለት ነው። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም እየተነፈሰ እየተነፈሰ ፊልኢና እቃ ውስጥ መተንፈስን አው የንፉኸ ፊ ወይ እፍ ማለትን ነብዩ አለይሂ ሰላቱ ወሰላም ከልክለዋል። አንድ ለቀጣዩ ሰው አጸያፊ ነው፣ ውስጥ ላይ ማለት ነው። ራሱ ከጨረሰ ችግር የለም ነው የሚሉት ለራሱ ከሆነ ግን ውስጡ አይተንፍስ ሌላ ሰው የሚጠጣ ከሆነ ብለው ይቀይሩታል ብዙዎች አለኝ ሰዓት ኧረ ተው እኔ ይሄን መልሱን ልነግርህ አይደለም ድንገት ነው ያነበብኩት። ተው እሺ፣ ተው ተው አንተ ላይ እውቀት ፈልግ ይሆናል። ጀዛከላሁ ኸይር ሄርሰህ ለእውቀት ያለህ ጉጉት ማሻአላ ጀዛከላህ። ወላኪን እንደዛ አይደረግም። እሺ ይሄን ጻፍክልኝ ልጅ ማለት ነው። ጀዛከላህ አይደረግም እንዳታረግ باب القتل مدخل عن